الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الرحمن الرحيم ባቡ አልከሳአቲ ወልኸያር ባቡ አልከሳአ ስለ አቻነትና ወልኸያር ስለ ምርጫ እነዚህን የተመለከተ እናያለን። ምርጫ ማማረጥ የተሻለውን የትኛው ነው የሚለውን ማለት ነው። አልከፋ አቻነትና ወልኺያር መምረጥ ይህን የተመለከተ እናያለን። ከፋአ ማለት አቻነት ማለት ነው። አቻ አልሙሳዋ ወልሙማሰላ መመጣጠን መመሳሰል ማለት ነው። ሙካፋአ ወለም የኩን ለሁ ኩፉወን አሐድ አቻ ቢጤ አምሳያ የለውም ስንል ማለት ነው። ኩፍ ማለት አቻ ማለት ነው። ከፋአ አቻነት መመሳሰል ማለት ነው። ወሄ አቻነት ሙዕተበረቱን ቢዲኒ ወልኹሉቅ በሁለቱ ብቻ ነው። አቻነት የሚመዘነውና የሚታየው በስነ ምግባርና በምንድን ነው? በዲን በሃይማኖት በእነዚህ በሁለቱ ብቻ ነው አቻነት። ሌሎች ዑለማዎች አቻነትን በአራት ተመልክተውታል። አንደኛ እምነት ዲን፣ ሁለተኛ እነሰብ ዘር፣ ሶስተኛ አልሑርያ ባሪያና ጨዋ መሆን፣ አራተኛ ወሲንዓ ሙያ እነዚህ የአቻነት መገለጫ አድርገው ቆጥረዋቸዋል። ወላኪን አልሐዲሱ ለይሰ ቢሰሒህ ፈሁ ደዒፉን ዋሂን ጅደን። ስለዚህ አቻነት የሚመዘነው በምንና በምንድን ነው ማለት ነው? አንድ ሴትና አንድ ወንድ የሚጋቡ አቻ ናቸው ወይ ለመባል ሚዛን ሆኖ የሚቀርበው የአቻነት መመዘኛ ምንና ምን ናቸው? አዲኑ ወልኹሉቅ እነዚህ ሁለቱ ናቸው እና እናያለን እንግዲህ وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام እንዲህ ብለዋል አልዓረቡ አረቦች ባዕዶሁም አክፋኡ ባዕድ እርስ በርሳቸው አቻዎች ናቸው አሉ አረቦች ባዕዶሁም ከፊሉ አረብ አክፋኡ ባዕድ ለከፊሉ አረብ አቻ ነው ብለዋል ሐታ ለቁረሽያ ለገይር ለቁረሽያ አቻዎች ናቸው ማለት ነው አረብ ለዓረብ አረብ ለዓረብ አቻ ነው ለዓረቦች አጀም አቻ አይሆንም ማለት ነው። ከአረብ ውጭ ያለ ፈረንጅም ይሁን ቻይናም ይሁን አፍሪካም ይሁን ምን ይባላል? አጀም የሚባለው ውስጥ ነው ተጠቅሎ የሚቀመጠው። አጀምና አረብ አይመጣጠኑም፣ አረቦች ይበልጣሉ ማለት ነው። ወላኪን الحديث ضعيف መጀመሪያ ወልመዋሊ መዋሊ የባርነት እንትን ባርነት ያለባቸው ደግሞ ወይንም መዋሊ የሚባሉት የሐረግ የዘር ሐረጋቸው ሲወርድ ሲዋረድ የመጣው ከአጀም የሆነ ማለት ነው። መዋሊ የሚባሉት መዋሌዎች ማለት ምን ማለት ነው? አጀም ማለት ነው። አጀም ማለት ከምን ውጭ ያለ ነው ብያቸዋለሁ። ከአረብ ውጭ ያለ ዝርያ ሙሉን አጀም ነው የሚባለው። አልኢፍረንጅ አጀም፣ ወልአፍሪቅያ አጀም፣ ወላቲኒያ አጀም፣ ሁሉም አጀም። ማሲ ወልዓረብ አጀም ይባላል። ስለዚህ ወልመዋሊ መዋሊ ማለት ከአጀም ዝርያ ያሉት ደግሞ ጥቁር የሚሆን ነጭ ባዕዱሁም አባኡ ባዕድ እርስ በርሳቸው አቻዎች ናቸው አሉ። ሁሉም እነዚህ አቻዎች ናቸው። ምን ሲቀር ኢላ ሐኢኩን ሸማኔ ሲቀር አው ሐዳሙን ወይ ደግሞ ዋግምት ህክምና ሰጪ ሲቀር እነሱ ግን አቻ ሊሆኑ አይችሉም። አረብ ውስጥ ካሉ አረብ ለአረብ አቻ ሲሆን ሸማኔ አረብና ሸማኔ ታውቃላችሁ? ሸማኔ ታውቃላችሁ? ሸማኔ አረብና ሸማኔ ያልሆነው አረብ አቻ አይሆንም። መዋሊም ውስጥ ባዕዱም ለባዕድ አቻዎች ናቸው፣ አጀሞች ማለት ነው። አፍሪካ ለአፍሪካ ፈረንጅ ለአፍሪካ ወይንም ፈረንጅ ለፈረንጅ ማለት ነው። ከአረብ ውጭ ያለ እርስ በርስ አቻ ነው። ኢላ ሐኢኩን ምን ሲቀር ሸማኔ ሲቀር አው ሐዳሙን ወይ ደግሞ የዋግምት በሽታ ህክምና ሰጪ ሲቀር እነሱ አቻ ሊሆኑ አይችሉም ማለት ነው። ወላኪን الحديث ضعيف جدا ضعيف ነው ብያቸዋለሁ። አይሆንም መሰረት የለም። ረዋሁ الحاكم ሐኪም ዘግቦታል። ወፊ እስናድ በዚህ ሰነድ ውስጥ ራዊን ለም ይሰማ ያሳወቀ ስሙ ማን እንደሆነ የማይታወቅ አንድ ሰው ተቀላቅሎበታል ይላሉ። ወስተንከረሁ አቡ ሐቲም አቡ ሐቲም በጣም ጠልቶታል ይሄን ሐዲስ ወለሁ ሻሂዱን عند البزار አለው ሙዓዝ ብን ጀበል ከሙዓዝ ብን ጀበል ሌላ ሐዲስ ነበረ ይህንኑ የሚመስል ቢሰነድ ሙንቀጢዕ ራሱም ሰነዱ ሙንቀጢዕ ነው መካከል ላይ የወደቀ ሰው አለ ስለዚህ መሰረተ ቢስ ነው ኩሉ ጡሪቅህ ዋሂን ነው የሚሉት በጣም ምን ያለ ነው ضعيفና እጅግ የደከመ ነው ይላል ሰአለ እብኑ አቢ ሐቲምን አን ሀዛል ሐዲስ አባሁ እብኑ አቢ ሐቲም አባቱን ጠየቀው ስለዚህ ሐዲስ قال هذا كذب ይህ ውሸት ሐዲስ ነው لا أصل ምንም መሰረት የለው ወቃለ ፊ መውዲዕና አኸር ሌላ ቦታ ባጢል ብልሹና ውድቅ ከንቱ የሆነ ሐዲስ ነው ወቃለ እብኑ አብድልበር ምን ይላሉ ሀዛ ሙንከሩ መውዱዕ መውዱዕና ተጨማሪ ዝም ብለው አምጥተው የጨመሩት ሐዲስ ነው ወለሁ ጥሩቁን ብዙ ጎዳናዎች ነበሩት ኩሉሃ ዋህያ ሁሉም ዋሂ ነው አሉ ስለዚህ የዘር ውድድር የለም ማለት ነው። የሙያ ውድድር የለም ማለት ነው። ምክንያቱም ከተማርነው ውስጥ የተማርነው ሁለት ነገር ነው የተማርነው። ምንና ምን ነው ሐዲስ ውስጥ የያዝነው? የዘር ነበር አይደል? አረብ ለአረብ ወይንም ከአረብ ውጭ ያሉት እርስ በርሳቸው አቻዎች ናቸው። ኢላ ሐኢኩን ሸማኔና አው ሐጃም ሲቀር ሐጃም ምንድን አልኳችሁ? እነዚህ ሲቀር ሙያና ዘርን ነበር የተመለከትነው። ሁለቱም ተያይዘው ይወድቃሉ። ሁለቱም ተያይዘው ይወድቃሉ። የአረብን ታላቅነት የአረብን በሌሎች ላይ ያለውን ፈብል መካድ አይደለም። ነብዩ አለይሂ ሰላቱ ወሰላም ወለው ካነ الحديث في شيء ነብዩ የተናገሩት አለ አሕቡል አረብ ሊሰላት ብለዋል። ለሶስት ነገር ብላችሁ አረቦችን ውደዷቸው። ሊአኒ ሊአነኒ አረብይ እኔ አረብ ስለሆንኩ ውደዷቸው። ወሊአነ القرآن ነዘለ ቢልዓረብያ ቁርአን በአረብያ ስለመጣ ውደዷቸው። ولأن لغة أهل الجنة العربية يجنة سويت قوانكم عربية هنا ودد واسم لذي عربية فضل الله راسو إن الله اختار من ولد إسماعيل كإسماعيل لجوت من المرضة العرب عربو تم ومن العرب مضرا مضرا مرضة ومن مضر قريش قريش تم ومن قريش بني هاشم تمرضة ወሚን በኒ ሐሽም እክታረኒ እኔን መረጠኝ ወአነ ኺያሩን ሚን ኺያሪን ሚን ኺያር ብለዋል። አረቦች ምርጥ ናቸው። ና ና ምርጥ ናቸው። በኹሉቅም ስናቸው በስነ ምግባር ሲታዩ ከሌላው ዓለም የተሻሉ ናቸው። በፈህም ራሱ ይበልጣሉ። ባረዳት ነገራቶችን በመረዳት በቋንቋ ምጥቀትም ይበልጣሉ። እንግሊዘኛ የምንለው የሀብታም ቋንቋ ሆነ እንጂ አረብያ ይበልጠዋል። በተዕሊም እንደ አረብያ የለም። ቁርአንም እጅግ ሙዕጅዝ የሆነበት በምን ሉጋ ስለመጣ ነው። በአረብያ ስለመጣ ነው ራሱ በላጋውን ሁሉን ነገር ጠብቆ የመጣው። ሌሎች ቋንቋዎች ላይ እንደዚህ የለም። ስለዚህ የዚህ ባለቤት ስለሆኑ አዎ ትልቅ ናቸው። ወላኪን ወላኪን ለጋብቻና ለተለያየ ነገር ሚዛን ሆኖ አይቀርብም። ለምን እነ አክረመኩም ዒንደላሂ አትቃኩም ብሏል አላህ። አላህ ዘንድ ክብር ያለው በዘር ሳይሆን በሀብታም ልጅነት ሳይሆን ወይም ደግሞ በሙያ ሳይሆን በምን ነው አትቃኩም አላህን የሚፈራው ነው ብሏል አላህ ራሱ። ይህን ሐዲስ በቁርአን አያው አንደኛ ውድቅ ይሆናል። ሁለተኛ ሌላ የነብዩ ሐዲስ ሶሒህ ሐዲስ ይመጣል። ይህንን ራሱ ውድቅ አድርገዋል። ማዕከው ይህ ضعيفا ضعيف ከመሆኑ ጋር ከሌሎች ጋር ይላተማል፣ ከሶሒህ ሐዲሶች ጋር ይቃረናል። ضعيف ከመሆኑ ጋር ተጋባ ገብታችኋል። የሙያ እንትን የለም ማለት ነው። ሀገራችን ላይ የሙያ አለ አይደል? ለምሳሌ ቆዳ ፋቂ እ ምን የቆዳ ፋቂ ልጅ የቀጥቃጭ ልጅ የሸክላ ሰሪ እ ሌላ አለ ቆዳ ፋቂ ሸክላ ሰሪ ቀጥቃጭ ምናምን ነገር የሚባል ነገር አለ። ይሄ ሁሉ የሚዛን ውስጥ አይገባም ጭራሽ እ እንዛዘር የሚሉት አለ። ወላኪን ይሄ ሁሉ ሚዛን ላይ አይወጣም። ሁሉም እርስ በርስ ይጋባል ማለት ነው። وعن فاطمة بنت قيس كفاطمة بنت قيس فاطمة بنت قيس ابن خالد الفهرية أخت الضحاك يضحك أهتنا صحابية مشهورة ታላቅና ታዋቂ ሰሐቢያ ናት። ፋጢማ ቢንት ቀይስ ካነት ሚን المهاجرات الأول መጀመሪያ ስደት ከሄዱት ውስጥ አንዷ ሴት ነበረች። ረዋ عنها ነፈሩን ረዋ عنها ነፈር ብዙ ሰዎች ከዚህ ሴት ሐዲስ ዘግበውላታል። ካነት ዛቱ ጀማ እጅግ በጣም ቆንጆ ሴት ናት። ወአቅሊን ብልህ ሴት ነበረች። ወከማል ሙሉ ምሉእ የምትባል ሴት ናት ማለት ይቻላል። ካነት እንደ አቢ አምር ብን ሐፍስ አባ አምር ብን ሐፍስ ነበር ያገባት። ተጠለቀሃ ተጠለቀሃ ፈታቲ ሰው ከዘወጀህ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ዳሯ ኡሳማ ተብኒ ዘይድን መውላ ለባሪያቸው ለኡሳማ ዳሯ። ኡሳማ ምንድነው ባሪያ? ምን ሴት አገባ? ቁረሽያ ሴትን አገባ። ቃለት ፈጀዐለ አላሁ ፊህ ኸይረን ወግተበጥሁ ኡሳማ ዘሩ የባሪያ እንኳ ዘር ቢሆን በጣም ታላቅ ሰው ነበር፣ ተጠቅሜበታለሁ ትላለች። ቆንጆ ሴት ማለት ነው። ስለዚህ ረዲየላሁ ተዓላ አንሃ አንነ ሰለላሁ ዐለይሂ ወሰለም ቃል ቃለ ለሃ ነብዩ እንዲህ አሏት አግቢ ኡሳማ ኡሳማን አግቢ ኡሳማ ይሻልሻል አሉኝ ትላለች። ራሷ ትሰማለች። ስለዚህ ከኋላ ያለው ሐዲስ አረብና አረብ እርስ በርሳቸው ምንድን ናቸው? አቻዎች ናቸው ብሎ መጥቶ ነበር። ወልመዋሊ ባዕድሁም አጥፋኡ ባዕድ ብሎ ነበር አይደል? ስለዚህ መዋሊና አረብ አረብና ባሮች አቻ ይሆናሉ ያስይዝ ነበር። አይ አቻ አልነበሩም። ወላኪን ይሄ ሐዲስ يعارض هذا الحديث الصحيح الذي رواه مسلم የዘገበው ሐዲስ ጋር ይጋጫል። ማዕከውኒ ضعيفا ضعيف ነው ቁጥሩ ሳይገባ መጀመሪያ ለምን የነብዩ አለይሂ ሰላቱ ሰላም የተናገሩት ይህንኛው ሐዲስ ሆ ራጅ በጣም ሶሒህ ነው የሚለው ነብዩ አለይሂ ሰላቱ ሰላም በፋጢማ ቢንት ቀይስን ኡሳማን አግቢ ብለዋታል። ኡሳማ ማለት ደግሞ ባሪያ ነው ባባቱ አስሉ አረብ ነው፣ ግን ባርነት ነክቶታል። ባርነት ዘሩ ተቀላቅሎበታል። አባቱ ዘይድ ባሪያ ስለነበር ማለት ነው። የባሪያ ልጅ አግብታለች። مع كونها قرشية አረብ ብቻ አይደለችም። ምንድናት? ከአረቦች ውስጥ ምርጥ ቁረሽይ ማለት ነው። የቁረሽይ ዘር ሆናለች። مع كونها ذات جمال ውብ ናት። አቅል ወዱ አቅል ወዳቱ አቅል በጣም አእምሯ በሳል ናት። وكمال ሙሉነት ያላት ሴት ናት። ودين በጣም ድን ያላት ሴት ናት። ከዚህ ከመሆኗ ጋር ኢሳማን አግቢ ብለዋል። ስለዚህ ፈረሰ ማለት ነው ህጉ። ባሪያና አረብ ምናምን ምናምን ነገር ብሎ ነገር የለም። እነሱ ማንነታቸውን ጠብቆ ለመቀጠል ይቻላል። ይህንን እንትን ሰጥቷል ማለት ችግር የለም። አሁን አረቦች ለአጀም አይደሉም፣ የፈለገ ነገር ይሆናል። እነሱ ከኛ ያገባሉ፣ እነሱ ከሀበሻ ያገባሉ። ለሀበሻ ግን እነሱ አይሰጡም። ሀታ ራሱ ሰዑድያዎች እኮ ለእንትን ለግብጾች እንኳን አይሰጧቸው፣ ለየመኖች አይሰጧቸው ይባላል። ይሄ ራሳቸው ማንነታቸውን ጠብቆ ለመሄድ ሊሆን ይችላል እንጂ አለበለዚያ በሸሪዓ እንደዚህ አይነት ክልክል የለም። ነብዩ ለባሮች ድረዋል፣ ብዙዎችን አጋብተዋቸዋል። ተግባባን? وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال يا الله መላእክተኛ እንዲህ አሉ ያ በኒ በያባ እናንተ በኑ በያባዎች ሆይ አሏቸው ያ በኒ በያባ በኒ በያባ ማለት የበያባ ጎሳዎች ሆይ ሀዛ በጥኑን ሚን ቡጡኒል ኸዝረጅ ከኸዝረጅ ጎሳዎች ውስጥ ራሱን የቻለ አንድ ጎሳ የመዲና ጎሳ ነው። ከአረብ ጎሳዎች ማለት ነው። የኸዝረጅ ጎሳዎች ናቸው እነዚህ በኑ በያባ የሚባሉት። እናንተ በኑ በያባዎች አሏቸው አንኪሁ አባህን አባህንድን ዳሩት ወንኪሑ ኢለይህ ለሱም ወንኪሑ ኢለይህ ከሱም አግቡ ወካነ ሐጃመን ሐጃም ነበር ሰውዬ ምን ነበር ሐጃም ነበር ሙያው ምን ነበር ማለት ነው ዋግምት ህክምና ሰጪ ነበር አለዚ ሐጀመ ነቢ ሰለላሁ ዐለይሂ ወሰለም ነብዩን ራሱ የዋግምት ህክምና የሰጣቸው ሰውዬ ነው አብደላህ ይባላል አብደላህ ይባላል እና ምን አሉ ነብዩ አለይሂ ሰላቱ ሰላም ያ በኒ በያባ እናንተ በኑ በያባዎች መዲና የኸዝረጅ ጎሳዎች ናቸው ብያቸዋለሁ። እናንተ በኑ በያባዎች አንቲ አባሂንድ አባሂንድን ልጆቻችሁን ዳሩት። እሱ ምን ስለሆነ ነው? አንደኛ ዋግም ትክምና ሰጪ ሐጃም ነው። ሁለተኛ ባርነት አለበት ዘው መዋሌ ነበር መዋሌ ባርነትም አለበት። ወንኪሑ ኢለይህ የእሱንም ማግቡ አንኪሁ አባሂንድ ማለት ዳሩት ከናንተ ለሱ ለልጆቹ ልጆቻችሁን ስጡ። ሴት ልጆቻችሁን ለወንድ ልጆቹ ስጡለት፣ እሱንም ዳሩ። ወንኪሁ ኢለይህ ከሱም ደግሞ አግቡ። ይሄ ማለት ምንድነው? የሱን ሴት ልጆች ተጋቧቸው፣ አግቧቸው። ወካነ ሐጃምን ሰውየው ሐጃም ነበር። ተባባ ስለዚህ ከዚህ ሐዲስ ምን እንጠቀማለን ማለት ነው የሙያ ልዩነትን حتى ما ما مسه من ال ال ባርነት ቢነካው ሌላ ዋናው እንትን የመጣው ወካነ ሐጃምን የሚለው ሐጃም ነበረ ነብዩ አለይሂ ሰላቱ ወሰላም ያምናሉ። ስለዚህ የሙያ ልዩነት አቻነት የአቻነትን ልዩነት ሊያመጣ አይችልም። አቻነት በሙያ ላይ ጉፈንድ አይሆንም የሚለውን ከዚህ ሐዲስ እንወስዳለን። ግልጽ ነው አይደል? ድህነት እድሜ፣ ሙያ፣ ዘር እነዚህ እነዚህ ሁሉ የአቻነት መገለጫ አይሆንም። የአቻነት መገለጫ አይሆንም። እሺ አልገባችሁም ሙያ ማለት ምንድን ነው? እ ከደስ እ በቃ ሲቪሉ ኢሪጌሽን ማግባት ይችላል ማለት ገባቸው ኢንቫይሮም ይቻላል ማንም ከማንም አይደለም ሁሉም ኢንጂነር ነው እንዳትገር ወካነ ሐጃመን ለማንኛውም ይሄን ተውት እና ዋናው ምንድነው ሐጃ ይሄ ሒጃማ መጠቀም የሚባለውና ሸክላ መስራት ወይንም ደግሞ ቆዳ መሳቅ የሚባለው በህብረተሰቡ ውስጥ በጣም ተሰራጭቶ የሚገኝና የህብረተሰብ ከፍ ማለትና ዝቅ ማለት ዋና መመዘኛ አድርገው ይወስዱታል። ይሄ ጭራሽ ጣልቃ ሊገባ አይችልም። ጣልቃ ይገባ የሸክላ ሰሪም ልጅ ይሁን የብረት ቀጥቃጭ ልጅ ማግባት ዋናው ምንድነው? ኢዛ አታኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁን ያሉት ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ صحيح وإلا تفعلوا تكن فتنة في الأرض وفساد وفساد كبير ዲኑንና ኹሉቁን የምትወዱለት አካል ከመጣ ዳሩ የማነህ ልጅ ከጀርባ እንትን መጠናት አለበት ምናምን እንድዘል ነው ነገር የለም መን ተርደውነ ዲነሁ ወኹሉቀሁ ካገኛችሁ ከመጣ ዳሩት ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህን ካላደረጋችሁ ግን ዘር የምትመርጡ ከሆነ ሀብት የምትመርጡ ከሆነ ወይም ደግሞ ሙያ የምትመርጡ ከሆነ ወይም ሌላ ሀብት የምታዩ ከሆነ ተኩን ፊል ፊትነቱን ወፈሳዱን ከቢር ምድር ላይ ከፍተኛ ፊትና ይፈጠራል። ዝሙት በዝሙት ይሆናል ሜዳው ላይ በጣም እንደዚህ አይነት ነገር ይስፋፋል ብለዋል ነብዩ አለይሂ ሰላቱ ወሰላም። መን ተርደውነ ዲነሁ ወኹሉቀሁ ስናገኙት ነብዩ ሁለቷን ብቻ ነው ሚዛን አድርጌ የሰጡት። ከዚህ ውጭ የለም ሚዛን፣ ከዚህ ውጭ ሚዛን የለም ማለት ነው። አቻነት መገለጫ ማለት ይሄ ነው። በቃ ሁለቱም ቤዚክ የሆኑትን ነገራቶች ያዙ። ከዚህ ውጭ ያለ ሌላ ጣጣ ከተፈጠረ ከሀዲሱ ውጭ እንደሆነ እወቁ። ውጭ የሆኑትን ከምቆጥርላችሁ እነዚህ ሁለቱን በነግራችሁ ይቀላል አይደል? በቃ የሰው ልጅ አቻነት የሚመዛዘነው በምንና በምንድን ነው አልኳችሁ? በዲንና በኹሉቅ ብቻ ነው። ከዚህ ውጭ ዲን ነው። አንድ ፋሲቅ ሴትና አንድ ዲነኛውን አይመጣጠኑም። አንድ ዲነኛ ሴትና አንድ ፋሲቅ ወንድ አይመጣጠኑም። አቻዎች አይደሉም። መስጠቱም ክልክል ነው፣ ሐራም ነው። ስነ ምግባሩ የተበላሸ ወይንም ስነ ምግባሩ የተበላሸ ከሆነ ማለት ነው። በቃ ተግባብተናል። ከዚህ ውጭ የለም። አረብ ምን ብሎ ነገር የለም። ለምን ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳዕ ላይ ምንድን ነው لا فضل لعجمي لا لعربي على عجمي ለአረብ በዐጀሙ ላይ የለውም فضل። ኩልኩም ሚን አደም ወአደም ሚን ቱራብ ነው ያሉት መጨረሻ ሁላችሁም ከአደም ነው የመጣችሁት አደም ደግሞ ካፈር ነው የመጣው ስለዚህ ሁላችሁም መጨረሻ ላይ point መነሻችሁ ምንድነው አፈር ነው በቃ ጥቁር ቀይ አፈር ምን የሚለይ ነገር የለውም ተመሳሳይ ናቸው ብለዋል እዚህ ደረጃ ማወዳደረ አይሆንም እና አክረመኩም ዐንደላሂ አትቃኩም ዋና አይሻ በቃ ሰፋ ገብታችኋል ዋና አይሻ ረዲየላሁ ተዓላ አንሃ ቃለት خيرت بريرة على زوجها حين عتقت متفق عليه في حديث طويل وعن عائشة رضي الله تعالى عنها قالت عائشة من تلالك خيرت بريرة بريرة مرجعة تسطات حتى نقرسنا በሪራ ምርጫ ተሰጣት። አላ ዘውጅሃ በባሏ ላይ ምርጫ ተሰጣት። ሒነ ዓተቀት ነፃ በወጣች ጊዜ በሬራን ማን ነበር ነፃ ወጣች? አይሻ ናት። ስንት ነበር አምጪ የተባለችው በሬራ? ስንቱ ቅያ ጎበዞች ማሻአላ በጣም ሳፍ ነው አላችሁ። ጀዛኩሙላህ ምን ውስጥ ነበር የቀራ ነው ይሄንን ሀጅ ውስጥ ነው ምን ውስጥ ነበር ሶም ምን ውስጥ ነበር የቀራ ነው صل على محمد እ በእፍጥር ይባላል እያልኳቸው አይደለም እና ኩይረት በሪረቱ በሪራን አማረጧት አላ ዘውጅሃ በባሏ ላይ ሂና አተቀት ነፃ በወጣች ጊዜ አይሻ ናት ያለ ነፃ የለቀቀቻት እና ነፃ ከተለቀቀች በኋላ ሙጊት ይባላል ባሏ ባሏ ለብዙ ሰዎች ባሪያ ነው ለአንድ ሰው አይደለም ካነ አብደን ሙሽተረከን ሙሽተረክ ነበር የተለያዩ ሰዎች ነበሩ አንድ ላይ አምስት ስድስት ሆነው አንድ ላይ ገዝተውት ነው እዛ ጋር አንድ ቀን ይሄዳል እዚህ ጋር የተወሰነ ገና ያገለግላል እዛኛው ጋር ስለዚህ እሱን አግብታ እየኖረች ነበር። እዚህ ሰው ጋር እንዴት እንድትኖር እሱ የሰው ንብረት ነው። እሷ ነፃ ወጣች። አሁን በነፃነት መንቀሳቀስ ትችላለች። ስለዚህ ከዚህ ሰው ጋር አብረሽ መኖር ትችያለሽ ትፈልጋለሽ አሏት ነብዩ አለይሂ ሰላቱ ሰላም። አይ አልፈለገም ማለት አረ በቃ ኑሪ ምን ትእዛዝ ነው ሸፋዓ ነው አለ። እያዘዙ ነው ያ ረሱላህ ወይንስ ለማስታረቅ ነው? አይ እኔ ሸፋዓ ነው አለ። እኔ እንድትመለሽለት ለሞገስ እንድትመለሽ ነው አላት። አይ አልፈለገም ማለት በቃ ነፃ ሄደች ማለት ነው። ወየለተ አንሸቱ ሙጊት ይባላል ቃሉ እካይነት ነው አላ ዘውጃ ሒነ አተቀት ሐዲሱ ሙተፈቅ ዐለይሂ ፊ ሐዲሲን ጠዊል በረጅም ረጅም ሆነ ታሪክ ውስጥ ሐዲስ ውስጥ ነው የተዘገበው። ቀንጨባ አድርገው ያመጡት ደሊሉ የተፈለገ ይሄ ነውና ነው። ስለዚህ አንድ ባሪያና አንድ ባሪያ ተጋብተው እየኖሩ ያለ አንዳቸው ነፃ ቢወጡ ምን ሊፈጠር ይችላል ማለት ነው? ኸያር ምርጫ አለ ማለት ነው። ለምሳሌ አንዲት ልጅ መጣችና ካለት ያ ረሱላህ እነ አቢ ዘወጀኒ ሊብኒ አኺ ለወንድሙ ልጅ አባቴ ዳረች ሊየርፈዐ ቢሂ ኸሲሰተ ውርደቱን ምን ሊያደርግ ሊሸፋፍንና በወንድሙ ልጅ ክብር ሌላ ክብር ሊጎናጸፍ ፈልጎ እኔን ለማልፈልገው ሰው ዳረኝ አላቻቸው። ነብዩ አለይሂ ሰላቱ ወሰላም ትፈልጊያለሽ መቀጠል ወይስ አትፈልጊም? ምርጫ ሰጧት ነበር። መጀመሪያም አትፈልግም ማለት ካልፈለገች ለለች። አባቷ የዳራት ለምን ነበር? ለምን ነበር? ክብር ለማግኘት ነው፣ በሰዎች ላይ ለመንጠላጠል ማለት ነው። እንደዛ አይነት አባቶች አሉ። ለባለስልጣን ለሀብታም እንጂ ለሆነ አካል መን ተርደውነ ዲነሁ ወኹሉቀሁ ይህን ሚዛን አድርጎ ጭራሽ የሚጠቀም የለም። በአሁን ሰዓት አለ እንደው ኢላሽ ነዝሩን ከሊ በጣም አናሳ ሰዎችና ለሸሪዓ የገባቸው የሚባሉ ሰዎች ካልሆኑ በስተቀር ነው። ጠንካራ የሚባል ሰው ካልሆነ እንጂ ዲኑንና ሁሉቁን የምትወዱት የሚለው ጭራሽ ሚዛን ሆኖ እሱ ጋር አይቀርብም። የነማን ዘር ነው መጠየቁ አይቀርም። የነማን ነው ይባላል። ከየት መጣ? ማን ነው ወይንም ደግሞ ምን አለው ይሄ ይጠየቃል አይደል? የነማን ነውና ማን ነው? የነማን ነው ከተባለ ምን እየተጠየቀ ነው? እ ምን አለው አብትሉ እሺ ሌላ እሺ ሰዎች በቃ ትሰማላችሁ ጥያቄ ወለሙስሊምን አንሃ ለሙስሊም አንሃ ከሰው አነ ዘውጃ ባሏ ካነ አብደን ባሪያ ነበርና ነው ወፊ አንሃ አሁንም ወፊ ሪዋየትን አንሃ አሁንም ስለሷ ከሷው ከአኢሻ ረዲየላሁ ተዓላ አንሃ ስለ እንትና ባል ካነ ሁረን ጨዋ ነበር የሚል አለ። ወልአወሉ አስበት የመጀመሪያው ነው በጣም ጠንካራው ሐዲስ ምን የሚለው ወካነ አብደን ባሪያ ነበርና ጨዋ ቢሆንማ እኩል ናቸው። ጨዋ ቢሆን ምክንያቱም እሱ ንብረት ስለሆነ ነው። ለሌሎች ንብረት ስለሆነ እንደፈለገች አታገኘውም። የባርነትንም ደግሞ እንትን ልታገኝ አትችልም። እሱ ጋር ሌላ ችግር ተፈጥሯል ማለት ነው። በዚህ ነው ምርጫ የሰጧትና እንድትወጣ የተደረገች ካነ ሁረን ጨዋ ነበረ የሚል ዘገባ አለ። ወል አወሉ አስበት ባሪያ ነበር የሚለው እሱ ነው በጣም ጠንካራው ሐዲስ። ወሰሐን ኢብኑ አባስ ረዲየላሁ ተዓላ አንሁማ እንደ ቡኻሪ ቡኻሪ ዘንድ ከብኑ አባስ የተዘገበ ሌላ አለ። አነሁ ካነ አብደን ያ ባሏ ምን ነበረ? አብደን ባሪያ ነበረ። ስሙሁ ሙገይስ ይባላል። ባሪያ ነበር ባሪያ ነበርና ነው دليل على ثبوت الخيار للمعتقة في آه للمعتقة في زوجها بعد إسكاه إذا كان عبدا بالوا باريا كونه وهو إجماع إجماع العلماء النبت مرجع يتقبل واختلف إذا كان حرا لا كونه جن جتشا النبت فقيل لا يثبت لها الخيار خيار لا وهو قول الجمهور جمهور العلماء عند في بالوا ምንም ሳያጓድልባት ከቀረ በምንም አይነት መልኩ خيار ተፈለገ በደበራት ሰዓት መሄድ ይችላለሁ ማለት የለም ምርጫ አይሰጥም ይላሉ جمهور العلماء وقيل يثبت وإن كان حرا وهو اختيار ابن القيم واعلم أن هذا الحديث حديث جليل ذكره العلماء وعن الضحاك ابن فيروز الديلمي عن أبي رضي الله تعالى عنه كأباته يزور فيروز ابن الديلمي كم يبالو مالك رضي الله تعالى عنه قال انده لنا ضحك ضحك مالك مانو اسمه يسار يسار يبالال وقيل سالم بن أبي سالم سالم بن أبي سالم بن تبلو الفم وقيل عبد الله بن هند أنت ضحك مالك እብኑ ፈይሩዝ የፈይሩዝ ልጅ ነው። አደይለሚ ጀበሉ መዕሩፉን ፋርስ ፋርስ ውስጥ ወይንም ኢራን አካባቢ የሚገኝ የተራራ ስም ነው ዘይለ የሚባለው። ወበሐቅ ሀዳ ታቢዕዩ መዕሩፍ ታዋቂ መዕሩፍ የሆነ ታዋቂ የሆነ ታቢዕይ ነው። ወቴቀቱን ወተቀሁ እብኑ ሕባን እብኑ ሕባን በጣም ታላቅና ታማኝ ሰው ነው ብሎታል። ረዋ አን አሪፍ ከአባቱ ይዞ ብዙ ሐዲሶችን ዘግቧል። ሐዲሱ ፊልበስርይን ከባስራ ዑለማዎች ውስጥ ነው የሚቆጠረው የሱ ሐዲስ የባስራዎች ሐዲስ ሲባል የዱሐክ ሐዲስ አንዱን ابن خيروز الديلني عن ابي كباتو اباتو ደግሞ ማን ይባላል هو ابو عبد الله خيروز الديلني ይባላል وقال ويقال حميري لنزول حمير حمير من تبال حضر سلنورا وهو من ابناء فارس لفارس سون من صنعاء صنعاء وكان مما وفد على النبي صلى الله عليه وسلم وهو قاتل الكذاب الحنفي الذي ادعى النبوة باليمن ما شاء الله ما شاء الله ማሻአላህ ኸይሩ ዘደይለን የሚባለው የማን ገዳይ ነው? ወሆ ቃትሉ አልከዛብ አልአነሲ አነሲ የሚባለው ሰውዬ አለዚ ዳዓ ንቡዋ ይልየመን የመን ላይ ነብይ ነኝ ብሎ የተነሳው ማለት ነው። እነ ሙሰይልመቱል ከዛብ ሌሎች ነብይ ነን ብለው መጥተው ነበር አይደል? እንደነሱ ሁሉ አነሲ የሚባል ሰውዬ የመን ውስጥ ነብይ ነው ብሎ ነበር። በተለሁ ፊ አክሪ አያሚ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ነብዩ ሊሞቱ የተወሰኑ ቀናት በቀራቸው ሰዓት ነው ይሰው ገሎት የገባው። ወሰለሁ ኸበሩ ፊ መረብህ ለዚ ማተ ነብዩ በሞተበት በሽታ ውስጥ በጣም ታመው በነበሩበት ሰዓት አነስ እኮ ተገደለ አሏቸው። ገዳዩ ማን ነበር? ሰይሩ ዘደይለን የሚባለው ነበር ገዳዩ። ሶስት ከተላከተ ዑስማን ነው። ማሻአላ ረዲየላሁ ተዓላ አንሁ ቃል እንዲህ ይላል ቁልቱ ያ ረሱላላህ የአላህ መላእክተኛ ሆይ አልኳቸው እኒ አስለምቱ እኔ እስላምን ተቀበልኩ ወታሕቲ ከኔ ስር አሉ ኡክታኒ ሁለት ትማማቾች ሚስቶች አሉኝ አለላ ለነብዩ ነገራቸው። الله ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ጠልቅ አየተሁማ شئت ከሁለቱ የፈለግከውን አንዷን ፍታ አሉ። አንዷን አፍቀር። ለምን ነብዩ አለይሂ ሰላቱ ወሰላም አንደኛ ከልክለዋል። ሁለት ምን ከልክለዋል? ከዚህ ሁሉ በፊት ቁርአን ምን ወአን ተጅማዑ በይነ አልኡኽተይን ሁለት ትማማቾችን በአንድ ጊዜ መሰብሰብ አይፈቀድም። በአንድ በአንድ በተመሳሳይ ሰዓት ውስጥ ሁለት ሚስቶች ሁለት ትማማቾችን ሚስት አድርጎ መቀመጥ አይፈቀድም በተለያየ ሰዓት ግን ይቻላል ያም ደግሞ የነብዩን ሴት ልጆች ማን አግብቷል ዑስማን በተለያየ ጊዜ ማለት ነው እና ጠልቅ ፍታ አየተሁማ ሽእተ ከሁለቱ የፈለግካትን አንዷን ፍታ አንዷን ፍታ አንዷን ራስ ጋር አስቀር رواه أحمد والأربعة زجبوتان إلا النسائي وصاحب ابن حبان والدار قطني والبيهقي وعله البخاري بخاري تقرا على بيت حديث بلال ولكن الحديث صحيح معناه صحيح መለክቱን ሰህ ሁለት ተጠማማቾችን በአንድ ጊዜ እንትን ማለት ማግባት አይፈቀድም። ዑለማዎች አንድ እንትን አለ አንዷን ፈቶ ሌላዋን ማግባት እስከ መቼ ድረስ ነው የሚፈቀድለት? ዒዳዋ ማለቅ አለበት። ለምሳሌ ኸዲጃና ፋጡማ የሚባሉ ሁለት ትማማቾች ቢኖሩ ኸዲጃን አገባ መጀመሪያ። ኸዲጃን አግብቶ ፈታና ፋጡማን ለማግባት ሲጠይቅ የኸዲጃ እጃ የግድ ማለቅ አለበት። ዒዳዋ ካለቀ በኋላ ነው ማግባት የሚችለው። ተጋባን? ልክ እንደምን ማለት ነው? አራት ሴት አግብቷል ሰውየው። አራት ሚስቶች ነበሩ አንዷን ፈታ። ሌላ አራተኛ ለማምጣት በሷ ቦታ መተካት ሲፈልግ ይቺ አራተኛ የፈታት ሚስት ምን መሆን አለባት? ዒዳዋ ማለቅ አለበት። ለምን? በሱ ሚስትነት ስር ነው ያለችው። ምን እስከሚያልቅ ድረስ? ዒዳዋ እስከሚያልቅ ድረስ። ተባባናል። እንደዛ ነው። ሁለት ትማማቾችን ያገብ አንድ የሆነችን ሴት ያገባ እህቷን ማግባት ከፈለገ ይችኛዋን ፈቶ ዒዳዋ ማለቅ ራሱ የግድ ነው። ዒዳዋ እስከሚያልቅ ድረስ ሶስት ወር ወይንም ደግሞ ሶስት ጊዜ ጥሁር እስከምታይ ድረስ እ በሱ ሚስትነት ስር ነው ያለችው። ምን እንኳ ምንም እንኳ አብረው ባያድሩም ማለት ነው። ልክ እጅዋ ካለቀ በኋላ እህቷን ማግባት ይችላል። ጦላቅን ባኢን ከሆነ እክትላፈል ዑለማ አለበት። ምን ምን ከፈታት ሚስት እጅዋ ሳያልቅ መመለስ አለበት። አመለሰ ማለት ነው። ንካ አያስፈልግም። ሶስት ወር ውስጥ ንካ አዲስ አያስፈልግም። ረጅዕያ ታውቃላችሁ? ረጅዕያ አንድ ሰው ሚስቱን ፈታት። ሚስቱን ሲፈታት ፈትቼሻለሁ አላት። ሄደች። ስንት ስንት ጡህር ማየት ስንት ሀይድ ማየት አለባና ሶስት እዚህ መካከል ላይ እስከዚህ ድረስ ሚስቱን እንትን በሚስትነት ስር ምንም እንደ ሚስት ባትሆንም እንኳን بحكم በሱ حكم ስር ነው ያለችው። መልሼሻለሁ ማለት ይችላል። አዲስ ኒካ አትፈልግም ማለት ነው። እድዋ ሳያውቅ አዲስ ኒካህ የለም። መልሼሻለሁ። ይሄ ድምጽ ብቻ በቃ በሶስተኛው እንዴት ይፈታል? ሶስተኛ ሶስት ጊዜ አንድ ነው ተባለ። ሶስተኛ ፈቷል። ሶስተኛ ከሆነ ያማ ይቻላል እ አምስተኛ ሆንበትም ምን አራት ሚስት አለው። አንዷን ፈታ። በዛች በፈታት በአራተኛዋ ቦታ ላይ ሌላ መተካት ሲፈልግ የአራተኛዋ ሴት ዒዳ ማለቅ አለበት። ሶስት ጊዜ ከፈታትማ ችግር የለም። መጀመሪያም በጽሁፍ መስራት ትገባል። ምክንያቱም መመለስ አይችልም እሷ ጭራሽ መመለስ አትችልም እሱ ጋር አዲስ ኒካህ ነው። ወልይ ተጠይቆ እሺ ብሎ አባት ሻሂድ መጥቶ እንደገና እንደ አዲስ ነው ኒካህ የሚታሰረው። እንደ አዲስ እንደ አዲስ ነው ኒካህ። ኧረ በለ አይ አይባልም። ሶስት ጊዜ ተፈታች መሆን አለባት። ሌላ ሰው ማግባት አለባት ኒካህ። እሺ ወአንሳሊም አን አቢሂ አነ ገይላን እብኑ ሰለማ የሚባለው አስለመ እስላምን ተቀበለ። እነ ገይላን እብነ ሰለማ የሚባለው أن غيلان ابن سلمة غيلان ابن سلمة የሚባለው ካለ من أعيان ثقيف أسلم بعد فتح الطائف طائፍ ከተከፈተች በኋላ ነው እስላምን የተቀበለው من أعيان ثقيف ከثقيፍ ቦታዎች ታላቁ ታዋቂውና ታላቅ ተጽዕኖ ያለ ሰው ነበር ወለም ይሃጀር ሂጅራ አላደረገም ወካነ ሻዒረን ለ ማተፍ ኺላፈቲ ዑመር በጣም ሻዕር ገጣሚ ሰው ነበር እና እስላምን ተቀበለ ወለሁ አሸረተ ኒስዋ አስር ሚስቶች ነበሩ ፈአስለምነ መዐሁ አስሩም አብረውት እስላምን ተቀበሉ ፈአመረሁን ነቢ ሰለላሁ ዐለይሂ ወሰለም ነብዩ አዘዙት አየተኸየረ ሚንሁነ ከነሱ ሊመርጥ አርባአን አራት ሴቶችን ሊመርጥና ስድስቱን ይለቅ ማለት ነው። የቱን ሊፈታ ይሆን? አራቱን ፈቱ፣ ስድስቱን ፈቱ፣ አራቱን ሊያስቀር ማለት ነው። መጀመሪያ ከእስላምን ማለት እስላም ውስጥ ሳይሆኑ ስላገቧቸው እንጂ አስር አንድ ሰው እስላም ውስጥ እያለ አስር አግብቶ አራት ምረጥ አይባልም። መጀመሪያ ከአራቱ በላይ ያለው ኒካህ አይሆንም። ተግባባን ሁለት እህቶችን አግብቶ ቅድም የመረጥከውን አንዷን አስቀር ሌላውን ፍታ ተብሏል። መጀመሪያ እስላም ውስጥ ስላልነበር ነው። አሁን ግን እስላም ውስጥ የገባ ሰው ቢያገባ መጀመሪያ እህቷን ሲያመጣ አይሆንም። መጀመሪያ ኒካሁ አይሆንም። ምረጥ የፈለግከውን አንዷን አስቀር አይባልም። ሲያገባ እስላም ውስጥ እያለ ካገባቸው እስላም ውስጥ ሳይሆን ስላገባቸው ነው አስሩን እስላም ሲቀበል አራቱን ምረጥና ሌሎችን ፍታ፣ አንተ አንዷን እህት ፍታና ሌላዋን አስቀር የተባለ መጀመሪያ እስላም ሳይሆኑ ስላገባ رواه أحمد والترمذي وصححه ابن حبان والحاكم علّه البخاري وأبو زرعة وأبو حاتم وعن ابن عباس رضي الله تعالى عنهما تقابلتنا قلت له عارف አራት በላይ ስለማይፈቀድ ማለት ነው። ያም ደግሞ ፈአንኪሁ ማ ጠበለኩም ሚን ኒሳኢ መስና ወሱላተ ወሩባዕ ነው የተባለው ነው የተባለው። አንዳንድ ሙአውሎች አሉ ተፍሲር ላይ በጣም የሚጫወቱ መስና ሁለት ሁለት ወሱላተ ሶስት ሶስት ወሩባዓ አራት አራት ጀምሩት። ስምንት አይደለም መስና ሁለት ሁለት አራት ወሱላተ ሶስት ሶስት ዘጠኝ ስንት ማለት ነው ከኋላ ጋር መስና ሁለት ሁለት ማለት ነው። አራት ወሱላተ ሶስት ሶስት ዘጠኝ ስንት ስድስት ማለት ነው። ስድስት ወሱላተ ማለት ሶስት ሶስት ሁለት ሶስት ማለት ነው። ስድስት አስር እ አስራ ስምንት ማለት ወሩባ አራት አራት ስምንት አስራ ስምንት ሴት ማግባት ይቻላል ብለው በዚህ ወሰዷል። هذا والله سبحان الله በጣም ዋሂም ጨዋታ ነው። ይሄ በጣም ጨዋታ ነው። በተፍሲር ላይ እንደዚህ አይነት ተውላት سبحان الله حي الذي لا يموت አራት ነው። هذا الحديث يفسر هذا القرآن በቃ ቁርአን አሁን መስና ወሱላት ወሩባዕ ማለት ሁለት ሁለት ማግባት ትችላላችሁ። ሁለት ሁለት double አድርግ ማለት ሁለት ጊዜ ሁለት ሁለት አግባ ማለት ሳይሆን እያንዳንዳችሁ ሁለት ሁለት ከፈለጋችሁ የፈለገ ሶስት ማግባት ይችላል፣ የፈለገ አራት ማግባት ይችላል ማለት ነው። ለዛም ደግሞ القرآن يفسر بالقرآن القرآن يفسر بالحديث ነብዩ عليه الصلاة والسلام በነብዩ ሐዲስ ይፈሰራል። ስለዚህ አራት ማለት ነው። ከአራት በላይ ያለውን ፍታ ተብሏል። ሰውየው ማለት ነው። ስለዚህ ቁርአኑ 18ን አያትልም በተአምር ይሄ የሚስት ነጋዴዎች ተፍሲር ነው። وعن ابن عباس رضي الله تعالى عنهما قال رد النبي صلى الله عليه وسلم ابنته زينب ነብዩ አለይሂ ሰላቱ ወሰላም ሴት ልጃቸውን ዘይነብን መልሰውለታል። على أبي العاص ابن الربيع لأبي العاص ابن الربيع መልሰውለታል። بعد ست سنين ከስድስት ዓመት ልዩነት በኋላ ቢኒካህል አወል በዛው በመጀመሪያው ኒካህ መለሱለት زينب مالتي زينب زينب هي أكبر بنات رسول الله صلى الله عليه وسلم كان لجو سيف لجوش في اللقوانة وأمها الناطوة أم المؤمنين خديجة في القبرى خديجة تعلق وخديجة في الناطوة رضي الله تعالى عنها تزوجها ابن خالتها يا أكسوا لجنا جبات أبو العاص ابن الربيع يمنبالو فولدت علي علي بن ولدت كله فتوفي وقد هذا الحلم آه، آه، ብሉግ ደረጃ ከደረሰ በኋላ ነው ልጁ አይሞትም። ወካነ ረፊቀ ረሱልላህ ሰለላሁ ዐለይሂ ወሰለም አላናቀቲ የመፈት ነብዩ መካን በከፈቱ ጊዜ ከነብዩ ጋር ተሰናጦ ነበር የሄደው የዘይነብ ልጅ ወለደት ለሁ ኡማማ ኡማማንም ወልዳለታለች ከዚሁ ሰው ላይ ሀጀረት ባዕደ በድርን ከበድር በኋላ ነው ስደት ወደ መዲና የሄደችው ከበድር ዘመቻ በኋላ ከሁለተኛው ዓመት በኋላ ማለት ነው ወትውፊየት ሰና ሰማን ሚነል ሂጅራ በሂጅራ በስምንተኛው ዓመት ነው የሞተችው ወነዘለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ቀብሪሃ أن ابنته زينب على أبي العاص بن الربيع بعد ست سنين بالنكاح الأول بمزمرة ونكاح من الله سلس فالزلاي من المسلاتش قال قال ولم يحدث على الجسم نكاحا نبي عليه الصلاة والسلام نكاح من دقنا على الجسم كفجس عمد كالتلاج بوالا نبي عليه الصلاة والسلام بمجمرة ونكاح من لسلة الذي سو رواه أحمد والأربعة من النساء وصحوه أحمد والحاكم عبد العاد بن الربيع من نبه ካነ ሙሽሪከን في ذلك ሙሽሪክ ነው። እሷ እስላምን ተቀብላ ቆይታለች። እሷ እስላምን የተቀበለችው منذ بعثة النبي صلى الله عليه ነብዩ ቢዕሳ ከተላኩበት ሰዓት ጀምሮ ነው። ከስድስት ዓመት ክፍተት በኋላ የተባለው ሂጅራ የሄደችው በበድር ነው። ሂጅራ ከሄደች በኋላ እሱ እስላምን ተቀብሎ ሲሄድ እሷ መዲና ከሄደች እዚህ መካከል ስድስት ዓመት ክፍተት ነበረ። በስድስቱ ዓመት መጨረሻ ላይ ነብዩ አለይሂ ሰላቱ ወሰላም አዲስ እንደገና ኒካህን አዲስ አላሉት። ልጁን ልጅቱን መልሼልሃለሁ አሉና ዘይነብን ሰጡት። ለአበልዓስ እብኑ ረቢዕ ማለት ነው። በአሁኑ ሰዓት እንደዚሁ አንድ ካፊርና ሁለት ካፊር ባልና ሚስቶች አንድ ላይ የኖሩ እያለ ሚስቱ እስላምን ተቀበለች፣ መጣች፣ ወደ እስላም ተቀላቀለች። እንጠብቀዋለን እስከ መቼ? ዒዳዋ እስከሚያልቅ ድረስ ይጠበቃል ሰውየው። ዒዳዋ ካለቀ በኋላ ኪታብያ ከሆኑ ማለት ነው እዳዋ ካለቀ በኋላ እስላምን ተቀብሎ ከመጣ ያለምንም ኒካህ እናደርግለታለን፣ ይመለስለታል። እዳ ውስጥ ከመጣ ያለምንም ተጅዲድ እንመልስለታለን። እዳዋ ካለቀ በኋላ ከፈለገች ታገባለች፣ ከፈለገች ትጠብቀዋለች። ግን በአስርም አመቷ አይስለም በአስራ ሁለት አመቷም በሀያ አመቷም እስላምን ይቀበል እስላምን በተቀበለበት ሰዓት ካለች ያለ ተጅዲድ ኒካህ ይመለስለታል። ይሄ ማለት ነው ቢኒካህ አወል ተግባባን። ምክንያቱም ሙሽሪክ ነው አህለል ኪታብ አልነበረም ሰውየው የመካ ሰው ስለሆነ ማለት ነው ገብታችኋል ሁለት ባልና ሚስቶች አሉ ሁለቱም ምኖች ነበሩ ካፊሮች ናቸው እንበል ሚስት እስላምን ተቀበላ መጣች ሚስት እስላምን ስትቀበል ባልና ሚስት ሁለት የተለያዩ ሃይማኖት ባልቤት ስለሆኑ ምን እናደርጋቸዋለን? ይለያያሉ። አንድ ላይ አያድሩም ማለት ነው አይደል? አንድ ላይ አያድሩም። ስለዚህ ኢዳዋ እስከሚያልቅ ድረስ ይጠበቃል። አታገባበትም ማለት ነው። ዒዳ መቁጠሩ ያስፈለገው ለምንድን ነው? ሌላ ሰው አታገባም። ዒዳዋ እስከሚያልቅ ድረስ እስላምን ከተቀበለ ማሻአላህ ሚስትህን ውሰድ ይባላል። ዒዳዋ ካለቀ በኋላ ሁለት ምርጫ አለ። ዒዳዋ ካለቀ በኋላ ይግባችሁ። ልክ ዒዳዋን ከጨረሰች በኋላ ሁለት አማራጭ አላት። ከፈለግሽ የፈለግሽው ሙስሊም አግቢ። አይ እኔ እስኪ ወደ እስላም እየጠራሁት ነው፣ እስላምን ከተቀበለልኝ እሱ ጋር መቀጠል ይሻለኛል የልጅነቴ ባል ስለሆነ ካለች ምን ታደርጋለች? ተጠብቀው እስላምን ተቀብሎ መጣ። እስላምን ተቀብሎ ከመጣ እንደገና ኒካህ ሰጅድ ይደረጋል? አይደረግም የለም። እሺ ዒዳው ለምን አስፈለገ ከተባለ ለምንድን ነው ያስፈለገው ዒዳው እ በቃ ሌላ ማግባትና አለማግባት ምርጫ እንዲኖራት እንጂ ዒዳው ሌላ ጥቅም ኑሮት አይደለም። ዒዳዋ ካለቀ በኋላ ራሱ እሱ እስላም እንዲቀበል አዲስ ኒካህ አይታደስም። በመጀመሪያው ነው የምትሰጠው ማለት ነው። وعن عمرو بن سعيد عن أبيه عن جده أن النبي صلى الله عليه وسلم كآياته النبي عليه الصلاة والسلام رد ابنته زينب زينب ملسوات على أبي العاص لأبو العاص ملسلت بنكاح جديد بادس نكاح ይላል قال الترمذي ترمذي ምን ይላሉ ይሄንኛው ምንድነው የሚለው የአምር እብን ሹዐይብ ሐዲስ ነብዩ አለይሂ ሰላቱ ወሰላም ዘይነብን ለአበል አስ እብኑ ረቢዕ የመለሱለት በምን አይነት ኒካህ ነው? ቢኒካህን ጀዲድ በአዲስ ኒካህ ነው የመለሱለት እያለ ነው። ወላኪን ሀደል ሐዲስ እና ያንኛውን ሐዲስ ሁለቱን ስናወዳደራቸው ሐዲስ እብኑ አባስ አስበት የእብኑ አባስ ሐዲስ በጣም ሶሒህና አስበት ነው። ያንኛው ነው የሚቀደመው። በገይሩ ኒካህ ጀዲድ ነው። ቢኒካህ አልአወል በመጀመሪያው ኒካህ ነው የሰጡት። ለምን ነብዩ አለይሂ ሰላቱ ወሰላም በዘመናቸው ብዙ ሰዎች በተለያየ ጊዜ እስላምን ተቀብለዋል። ባልና ሚስቶች እስላምን ተቀብለው ከመካ ወደ መዲና ይመጣሉ። ባሎች እንደገና እስላምን ተቀብለው ሲመጡ አዲስ ኒካህ ታደሰ የሚባል ጭራሽ ታሪክ የለም። ይመልሱላቸው ነበር እንጂ ተግባባን? አልገባችም? አሁንም በዚህ ላይ ነው የሚቀጥለው። ሐዲሱ እብነ አባስ አጅወዱ እስናደ ሰነዱ በጣም ጥሩና ጥሩ ነው። ወልዓመሉ የሚሰራው ግን አለ ሐዲስ አምር ብን ሹዓይብ የሚሰራው በአምር ብን ሹዓይብ ሐዲስ ነው ለጥንቃቄ እንጂ አለበለዚያ የትኛው ነው ሰሒሁ? የእብነ አባስ ሐዲስ ነው። ቢኒካህል አወል ዝም ብለው መለሱለት ነው የሚለው። ሰሒሁም እሱ ነው። በጣም ጠንካራውም ሐዲስ እሱ ነው። አሁንም እስላምን ሁለት በተለያየ ሰዓት እስላምን እንዲቀበሉ ጠብቃ ያለ ኒካህ እንጀድድ እንመልስለታለን ቀጥታ ማለት ነው። አዎ ራጅ ራጅሁም እሱ ነው። አስበት ያን ነው ተግባባን። ولا نعلم أحدا ልንገራችሁ ፈኢን አስለመ ካነት ዘውጀቱሁ ሚን ገይሪ ሐጀቲን ላ ተጅዲድ ኒካህ አንድ ሰው እስላምን እሷ መጀመሪያ እስላምን ተቀበለችና ሄደች ፈኢን አስለመ ቀብለ እንቅባ ዒደትያ ፈየዘውጀቱ ሚስቱ ትሆናለች ወኢን እንቀበት ዒደቷ ፈላንተ ተዘወጀ መታሻ ወኢን ሐበት እንተበረቱ እሱን ትጠብቋለች ፈኢን አስለመ ካነ ዘውጀቱ ምን ገይሪ ሐጀት ላ ተጅዝ ኒካህ ወላ ነዕለም አሐደን አንድም በታሪክ አናቅም ጀደደ ሊልእስላም ኒካሐሁ አልበታ በጭራሽ እስላምን ሁለቱ በተለያየ ጊዜ እስላምን ተቀብለው እንደገና ነብዩ ጋር ቀርበው ኒካሐቸውን አድሰዋል የሚል ታሪክ በጭራሽ የለም። ተጅዲድ አያስፈልግም ማለት ነው። በልካን الواقع እንደውም ክስተቱ አሐድ الامرين ከሁለት አንዱ ነው። ምን እማ ፍራቁሁማ ወኒካሁማ ገይር ወይ ጭራሽ ተለያይተው እሷም ሌላ እሱም ሌላ ሊያገቡ ይችላሉ። ክስተቱ ይሄ ነው። ወኢማ በቃሁማ አለይ ወኢን ተአኸረ ኢስላሙሁማ አይ ኢስላሙ ወየሷ ወየሱ ኢስላም ወደ ኋላ ቢዘገይ አንዱ ቀድሞ እስላምን ተቀብሎ አስለመ ፊ አህዲ እና ዘግይታ እስላምን ከተቀበለች ራሷኑ መስጠት መሰጣጣት እንጂ ሌላ ነገር የለም። ከሁለት አንዱ ነው ዋጭ ነው። ማሻአላ ግልጽ ነው ግልጽ ነው ዋን ኢብኑ አባስ ዋን ኢብኑ አባስ ከብኑ አባስ የተዘገበ ሐዲስ ረዲየላሁ ተዓላ ዐንሁማ ቃል አስለመት ምርአቱን አንድ ሴት እስላምን ተቀበለች ከተዘወጀት አገባች ፈጃአ ዘውጁሃ ባሏ መጣ ፈቃል እንዲህ አላቸው እስላምን ተቀበለችና ዕዳዋ ሲያልቅ ሌላ ሰው አገባች ዕዳዋ ሲያልቅ ማለት ነው አስለመት ምርአቱን ፈተዘወጀት እስላምን ተቀበለችና ሌላ ባል አገባች። ፈጃአ ዘውጁሃ የመጀመሪያ ባሏ በሙሽሪክነት ዘመን የነበረው ባሏ መጣ። ፈጃአ ዘውጁሃ ፈቃል ያ ረሱላላህ የአላህ መላክተኛ ሆይ እኔ እኔ እኮ ኩንቱ አስለምቱ እስላምን ተቀብዬ ነበር። ወአሊመት ቢእስላሚ ደግሞ መስለሜን አውቃለች። እያወቀች ነው ያገባችብኝ። መጀመሪያ እድዋ ሳያልቅ በፊት ምን ተቀብያለሁ? እስላምን ተቀብያለሁ ታውቃለች። ፈንተዛዐሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ቀሙና ሚን ዘውጂሃ አልአኸር ከዚህ ከመጨረሻ ከሌላ ባሏ ነጠቁና ወረጃ ኢላ ዘውጂሃ አልአወል ለመጀመሪያ ባል መለሷል። ነብዩ አለይሂ ሰላቱ ወሰላም ግን ያገባችው ይሄንኛው ሁለተኛውን ባሏን ያገባችው ከመቼ በኋላ ቢሆን ኖሮ ምን ይሆን ነበር? ከዒዳ በኋላ ቢሆን ኖሮ ይጸድቅ ነበር። እስላምን የተቀበለው ይሄ የመጀመሪያ ባሏ መቼ ነው ማለት ነው? እዳዋ ከማለቁ በፊት እስላምን ተቀብሏል ማለት ነው። እዳዋ ከማለቁ በፊት እስላምን ከተቀበለ ግን ለማንም አትዳር፣ ለራሱ ነው የምትሆነው። እዳዋ ካለቀ በኋላ ከወደደች እሱ ጋር ትቀጥላለች፣ ካልወደደች ሌላ ባል ማግባት ትችላለች። እዳዋ የሚያስፈልገው ለዚህ ብቻ ነው። ተግባባን አይደል? አስለመት መርአቱን ሴት እስላምን ተቀበለችና ከተዘወጀት አገባች እዳዋ ካለቀ በኋላ ፈጃአ ዘውጁሃ ባሏ መጣ። ፈቃለ ያ ረሱላላህ የአላህ መላክተኛ ሆይ አለ እኒ ኩንቱ አስለምቱ እስላምን እኮ ተቀብዬ ነበር። ወዓሊመት አውቃለች ቢእስላሚ እስላምንም መቀበሌን አውቃለች አለ። ፈንተዛአ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ከሚን ዘውጅሃ አልአኸር ከዚህኛው ባሏ ቀሙና ወረዳሃ ኢላ ዘውጅሃ አልአወል ለመጀመሪያ ባሏ መለሷት። ረዋሁ አህመድ ወአቡ ዳውድ ወእብን ማጃህ ወሷህ ኢብኑ ሒባን ወልሐኪም አንደኛው ቀድሞ ሰለመ። ምንድን ሊከስ አዎ ሰፋሩ ቀስ በዚህ መሆን አለበት። በኢስላሙ ማለት ነው። የለየናቸው በዚህ መሆን አለበት። በዚህ በሃይማኖት መጀመሪያማ በኒካ በራሳቸው ተፋተውማ ከሆነ ያንኛው ሌላ ነው ይሄ ልክ እስላምን አንድ ላይ እየኖሩ እያለ እስላምን ሲቀበሉ አንድ ላይ መኖር አይችሉም ክልክል ነው ላሁነ የሕሉነ ለሁን ላሁነ የሕሉነ ላሁም የሕሉነ ለሁነ ነው አይደል የሚለው ካፊሮች ለሙስሊሞች ለሙስሊም ሴቶች አይሆንም አይቻልም ነው የሚለው እስላምን ከተቀበሉ በኋላ ለዚህ ግድ እንትን ምን ወንዱም ቀድሞ ይስለም እሷም ቀድማ ትስለም ያ ከፈለገች ፍላጎቷን እንትን ለመጠበቅ ለምሳሌ ዒዳው እስከሚያልቅ እስከ ዛሬ ባልና ሚስት ሆነው እየቀጠሉ ነበር አይደል? አሁን የለያያቸው እኮ እስላም ነው። እስላም መካከላቸው ሲገባ ሙስሊምና አንድ ሙሽሪክ አንድ ላይ መኖር አይችሉም ስላልተፈቀደ ቁርአን ስለከለከለ ተብሎ ነው የተለያዩ እዚሁ መካከል እድዋን እየቆጠረች ትጠብቃለች። የግድ ነው ዕዳ መቁጠር አለባት ሌላ ሰው ለማግባት። እድዋን እየቆጠረች እያለ ከመጣ ማሻአላህ እስላምን ተቀብሏል። ምንም ምን ምርጫ ያስፈልጋል? የድሮ ባሏ ነው የላያቸው እምነቱ ነበር። አሁን በእምነት አንድ ሆኖ ግን እድዋ ካለቀ በኋላ አይ እሱ ጋር እሄዳለሁ ካለች ከፈለገች ደግሞ ሌላ ሰው ማግባት ትችላለች። መብት ተጠበቀ። ምን እድዋ ሳያልቅ ቢመጣ አይ ሚስቱ ናት በቃ ሚስት ናት። ራሱ ተጅዲድ ኒካ የማያስፈልግም ኒካሁ እንዳለ ነው ነው የሚባለው። አ ኒካሁ የግድ መፈታት አለባት። case ዋን reason ዋን ታቀርብና እኔ እሱን አልፈልግም የምትልበት reason ሸርዓዊ reason ተቀባይነት ያለው reason ከሆነ የዛን ጊዜ ሊፋቱ ይችላሉ። አዲስ ፍች ራሱ ያስፈልጋል። እስላምን ከተቀበለ ነው እ ለመጀመሪያ ባሏ አዎ ምንም ኒካህ ራሱ አስፈልግም። አሁን ለምሳሌ ይሄንኛውን ባል አገባች አይደል? ነብዩ ከዚህኛው ቀሙና ለማን ሰጡ? direct ለዛ ነው የሰጡት። እዚህ መካከል ላይ ዒዳ ምን ምን ምን ነገር የለም። መጀመሪያ እሱ ሚስት ናት። በሰው ሚስት ላይ ተደራቢ ገብቶ ነው ይሄንኛው ሰውዬ ማለት ነው። አልገባችም? አ አ ልጁ ራሱ ቢወለድ እዛ የባሉ ነው የመጀመሪያው ባል ነው። ልጁ ቢወለድ ከዚህኛው አርግዛ ቢወለድ እንኳን የዛ ልጅ ነው የሚሆነው። አይ ሸሪዓውን አያውቁትም፣ ጃህል ነው እኮ በጀህል ነው የሰሩት። ምክንያቱም ንጹህ ዝሙት አይደለም የሰሩት ዜና መሆኑን አውቀው ሳይሆን ኒካህ የሚሆን መስሏቸው ነው። ይሄ እንኳን እነሱ አንተ እንደዚህ እንኳን ሸሪዓው ከመነገሩና ግልጽ ሆኖ ከመውጣቱ በፊት አይደለም። ይሄ አዲስ የደረሰው ሰው ሁሉ እኮ የሚሆን ነው አይደለም መስለው ካፊር ከተለያዩ በቃ ሌላ ሰው ማግባት ትችላለች ብሎ ኢዳ ተለ ሲጨርስ አትጨርስ። ይሄ እኮ ዒልም ያለው ሰው ነው ይሄንን የሚያውቀው። ስለዚህ በጀልስ ስለሆነ እንደዚህና ተነኝ ነው እኮ አንድ የአንድ ሰው ሚስት እኮ ከሌላ ሰው ራሱ ብታረግዝ እኮ አልወለዱ ሊል ፍራሽ ነው አይደል? እንቀረዋለን ከሌላ ሰው ራሱ እንትን ብትል ልጁ ለዚህኛው ነው የሚሆነው። እ የማትፈልግ ከሆነ አሁን ድጋሚ እየጠየቀኝ ነው እሱ ጠይቆኝ ነበር እማ ዒዳ ውስጥ ካለች እስላምን ሲቀበል ሚስቱ ናት በቃ ምንም ነገር የለም ዒዳ ውስጥ ካለች አንድ ሴት በቃ እስላምን ተቀበለች እሷ እሷ አልተቀበለም ነበር ዒዳ መቁጠር አለባት ዒዳ እየቆጠረች እያለ ዒዳ እየቆጠረች እያለ እሱ እስላምን ከተቀበለ ተጅዘ ኒካህ አያስፈልግም ቀጥታ ዳይሬክት ሚስቱ ናት وعن زيد بن كعب ابن عزرة رضي الله تعالى عنه عن أبيه قال تزوج رسول الله صلى الله عليه وسلم النبي عليه الصلاة والسلام أجبه العالية عالية የምትባል ሴት من بني غيفار ከበኑ غيفار የነበረች ሴት ናት አልዓሊያ ትባላለች ሁለት ቁጥር ላይ ቂለ ኢነሃ ሚን በኒ በክር ብኒ ኪላብ ናት ዘሯ ወቂለ አልዓሊያ ቢንቱ ቪዲያን ትባላለች ወቂለ እነ ኪላብያ ገይሩ አልዓሊያ አይ ኪላብያ ሴት አግብተዋል ግን ገይረ አልዓሊያ አልያ የምትባለች አይደለችም ሌላ ናት ብሏል እሺ አልያ ናት ካለ በዕድሁም መከተ እንደ አልአሊያ ዘማነን ሱመ ጠለቃ ነብዩ ከአልአሊያ ጋር ብዙ ጊዜ ቆይተዋል። መጨረሻ ላይ ነው የፈቷል። ስለዚህ እስኪ ተዘወጀ ረሱሉላህ ሰለላሁ ዐለይሂ ወሰለም አልአሊያ ነብዩ ዐለይሂ ሰላቱ ወሰላም አልያን አገቧል። ምን በኒ ቂሳር የበኒ ቂሳር ጎሳ ናት። ፈለማ ደኸለት ዐለይ ነብዩ ጋር ስትገባ وضعت ثيابها ልብሷን አወለቀች። ቤት ውስጥ ማለት ነው ክላሱ ልብሷን አወለቀች። رأى بكشحها ነብዩ عليه الصلاة والسلام እዚህ ጎኗ ላይ አዩ بياضا ነጭ ለምጥ የሚሉት ማለት ነው። ለምጥ መጀመሪያ መናገር ነበረባት። فقال النبي صلى الله عليه وسلم ነብዩ እንዲህ አሏት፣ البسي ልበሺ ثيابك ልብስሽን ልበሽና والحقي بأهلك ቤተሰቦችሽ ጋር ሂጂ አሏት። ይሄ የጦላቅ አንዱ ንያ ካለበት የፍች አይነት ነው። ሂጂ ወደ ቤተሰቦችሽ አሏት። መጀመሪያ መናገር ነበረባት። ኺያና አይደረግም። እላዩ ላይ አንድ ሰው ያለበትን እንትን ነገር ጉድለት ባል የማይወደውን ሚስትም ባልም ሚስት የማይወደው ነገር ካለ ግልጽ ሆኖ መቅረብና መናገር ያንን ነገር ማለት ነው። ከዛም በኋላ ወዶ ከገባ ምንም ችግር የለም። አለበለዚያ ግን ያንን ነገር ሸፋፍኖ ካገባ በኋላ ሰውየው ይህንን ጉድለት ካገኘ መፍታት ይችላል መፍታት ይችላል። ዑለማዎች ያስቀምጡት ይተለያያል። በሴት ልጅ ላይ ብቻ case በወንድ ልጅ ላይ ብቻ case አለ፣ مشترك case በሴት ልጅ ላይ ብቻ የሚለይ እንትን አለ። ምንን ይመስል ለምሳሌ ረና ወይንም ደግሞ قرن ወይንም አፈል የሚሉት የሴት ልጅ ብልት መዘጋትን ይመስል በጣም አፎን ማለት አማርኛ እየዘረጠጥኩ እንዳይመስላችሁ ሸሪዓ ስለሆነ እናገራለሁ። ተግባባን አይደል? ሸሪዓ ነው የግድ መናገር አለብኝ። በቃ መናገር አለብኝ ማለት በጣም መዳፈርም አይደለም። ይሄ የሚዘገንናችሁ ካላችሁ ወላሂ ዶርም ብዙ ነገር እያወራን ነው እንዳታፈር የግድ ነው። ሸሪዓ ነው። ሸሪዓውን ለማስተላለፍ ደግሞ አማርኛውን መጠቀም አለበት። የሴቶች ላይ ረነቅ ቂንጫ ነው ምንድን ነው የሚባል አለ አማርኛ የሚጠቀሙት ቂንጫ ማለት የሴት ልጅ ብልት መዘጋት በስጋ ማለት ነው። ረነቅ፣ አፈን ምን የመሳሰሉ ይሄ ካለ ይሄ በእነሱ ላይ ብቻ የሚለይ ነው። ለወንድ ልጅ ደግሞ መቅጦ መጅቦ መሆን መቆረጥ፣ ስልብ መሆን ይሄ መሳሰለ በወንድ ልጅ ላይ ብቻ የሚለይ ኬዝ ነው። መናገር አለበት እሱ ይሄ ነገር ካለ ኢላ ቀድረ ማ የኮኑ ሊልጅማ ለግንኙነት የሚበቃ መጠን የማይበቃ መጠን በአሁን ሰዓት አጥባዎች ምንድን ነው የሚሉት ከአምስት ሴንቲሜትር ወይንም ደግሞ ከአራት ከአራት እስከ አምስት ሴንቲሜትር በታች የሆነ ነው። በአላህ ስም በአላህ ተቁላ ረበር ዓለም ሰሪያ እኮ ነው። በጣም በዚህ የተሞላ ነው ክታቡ። ደግሞ ማወቅ አለበት እተቁላህ ይሄ እኮ ሸሪዓ እኮ ያለበት ነው። ምን እንዳለ ታውቃላችሁ? መጅቡብ ከሆነ አንድ ሴት መፍታት ትችላለች፣ አትፈታም። ወይስ ይሄ ሰው ኺያን አለበትና ሚስቱ መርጣ መሄድ ትችላለች፣ አትችልም። ሁክም ውስጥ እኮ ልንገባ ነው። የሰው ህይወት ልንበትን እኮ ነው። ልጆችን ልንበትን ነው። ባልና ሚስት ልናለያይ ነው። ሸሪዓ እኮ ነው የአላህ በቃ ሽቶ ማለት ነው። በቃ ኪታቡን ብታነቡት ወላሂ እያንዳንዱ ነገር እኮ ነው የሚናገረው። ሹራሃቶችን ስታነቡ አንተ ፉቃዎች እኮ ሳይፈሩ የነሱ እነሱ ባለጌ ስለሆኑ አይደለም። እኛ ወላሂ ሌላ አማርኛ ላይ እርግጠኛ ነኝ ብዙ ነገር እናወራለን ውጭ ላይ ብዙ ነገር ብዙ ነገር ከጓደኛችን ወይ ከአንድ ከሁለት ሰው ጋር ለህዝብ ውስጥ ባናወራም እንኳን ብዙ ነገር እንፈጫለን። አላ ማዕሉም ግን ዒልም ነው አታቁ ተቆላ እና ለሴት እንለያለ ለወንድ እንለያለ መካከል ላይ ሙሽተረክ የሚሆነው የወንድ መጅቡብነትን ይመስል ዒኒን ይመስል ዒኒን ማለት የተሳነው ጭራሽ ብልቱ የማይነሳ ማለት ነው። መጅቡብ ማለት ደግሞ የስልብ ስልብ የሚሉት ነው። ይሄ ለወንዶች ብቻ የሚለይ ነው። የሴት ደግሞ ረስቅና ቀረም። ሁለቱ መካከል የሚገኘው ደግሞ በረስ ጁዛም ጁኑን በረስ ማለት ለምጽ جنون እብደት ጁዛም የሚባለው ደግሞ የስጋ ደዌ የሚባለው ይሄ ለሴቶች ያለ case ነው፣ አደገኛ ማለት ነው። እና ሰውየው በዚህ ሁኔታ አንድ ሴት ልጅ ሰውየውን አገባችው። ስትገባ ምን ሆኖ ተገኘ? እኔን ከሆነ እኔን ሆነ። عنين ማለት ምንድን ነው አልኳችሁ? ግንኙነት የተሳነው ማለት ነው። ግንኙነት የተሳነው አንድ አመት ይጠበቃል ብለዋል ዑመር። ይሄ ሆኖ ከተገኘ ምርጫ አለ። በቃ ትተዋለሁ ብላ ማቅረብ ትችላለች። ሷሐቢይቱ ዳይሬክት ተጠይቃቸዋል ነብዩን አለይሂ ሰላቱ ወሰለም። ወደፊት እንቀረዋለን። እሱ ጋር ያለው ሚስለ ሁድቢን ጭራሽ አይነሳም እንደ ጨርቅ ነው አለች። <laughs> አይነሳም ማለቻቸው ነብዩን አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም ሰሟትና ካሊድ የሚባለው ልበላት አላቸው። <laughs> ለምን ይህን አይነት ድፍረት ነብዩ ፊት እንደ እውነቷን እኮ ነው፣ ሸሪዓ ነው፣ በቃ ትክክል ነው፣ እውነቷን ነው ብለው ነብዩ عليه الصلاة والسلام መለሱ። እና عنين ከሆነ ወይንም ደግሞ جذام ካለበት በረት ካለበት مجبوب ከሆነ አንድ ሴት የራሷ ምርጫ ነው ትቼዋለሁ ብላ ኒካሁን አፍርስልኝ ፍታኝ ብላ ቃዲ ጋር መሄድ ትችላለች። ሀዳ ይጁዙላ እሱም እንደዚሁ እሷ ላይ በረስ ካገኘ ጁዛም ካገኘ ወይም ደግሞ እንደዚሁ ቀረን ካገኘ ፍች ፈቶ መልቀቅ ይችላል። ለዚህ ደሊል ደግሞ ነብዩ አለይሂ ሰላቱ ወሰላም ይሄን አግኝተውባታል። ረአ ቢከስሐ በያበን ነጭና ለምጽ ነገር አገኙ። ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢልበሲ ሲያበኪ ልብስሽን ልበሽና ወለሐቂ ቢአህሊኪ ወደ ቤተሰቦችሽ ሂጂ አሏት። ወአመረ ለሃ ቢሰዳቅ ባይሆን ሰዳቅ አዘዙላት። ሰዳቅ ይሰጣት ብለው ነብዩ አለይሂ ሰላቱ ወሰላም አዘዙ። ረዋሁ አልሐኪም ወፊ ሰናዲ ጀሚል ብን ዘይድ የሚባል አለ። ሁወ መጅሁል ወክቱለፈ ዐለይሂ ሼኺ ሼኹ ላይ ራሱ ግጭት አለ። እክትላፈን ከሰረ ብዙ ግጭት ተፈጥሯል። ሐዲሱ በጣም ضعيف ነው ይሉታል። ሐዲሱ ضعيف ነው። ለማንኛውም ሐዲሱ ضعيف ይሁን እንጂ እክቲያሩ ምርጫ የሚባል ነገር ምርጫ የሚባል ነገር አለ ማለት ነው። እብኑ ቀይም ምርጫ የሚባል ነገር በሴት ልጅና በወንድ ልጅ ችግር የሚባል ነገር ላይ ብቻ ይሄ የቆጠርናቸው ችግር ላይ ብቻ አላፈጠሩትም። እሳቸው ማንኛውም ወንድ ልጅና ሴት ልጅ ሊያስማማ የማይችል ነገር በመካከል ላይ ካለ አንቆጥረውም ብለዋል። ሴትና ወንድን የማያስማማ ነገር ካለ ደስታቸውን የሚነሳ መካከላቸው ያለውን ግንኙነት የሚያሻክር ነገር ካለ ልክ እንደዚህ ነበርሽ እንደ ለምን አትነግሪኝም ነበር የሚያስብል ነገር የሚፈጠር ነገር ካለ ምርጫው ነው ብለዋል። አብነ ቀይም ይሄንን ነው ዳኒ አድርገው የወሰዱ ተጋባን።